السلام عليكم ورحمة الله وبركاته السمال السمال طيب الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين إن شاء الله تعالى زاري كبلوغ المرام من أدلة الأحكام كتاب الصلاة باب صلاة المسافر والمريض የመንገደኛ ሶላትና የበሽተኛ አሰጋገድ ምን እንደሚመስል እና ያለን ሐዲስ ቁጥር 347 لا يعلم ان شاء الله تعالى من يقرا المتن فليتفضل او فلتتفضل مشكورا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله الحمد لله رب العالمين والصلاة والسلام والصلاة والسلام على نبينا محمد وعلى آله وأصحابه أجمعين وعن عائشة رضي الله تعالى عنها قالت أول ما فرضت الصلاة ركعتان فأقرت صلاة السفر وأتمت صلاة الحضر متفق عليه وللبخاري ثم هاجر ثم هاجر ففرضت أربعة وقرعت صلاة السفر على الأول وزاد أحمد إلا إلا المغرب فإنها وتر النهار وإلا الصبح فإنها تطول فيها القراءة طيب زاري የሙሳፊር ሙሳፊር ማለት መንገደኛ ማለት ነው መሬድ ማለት በሽተኛ ማለት ሲሆን የሁለቱን አህካም የምናየው ይሆናል አላህ Subhanahu Wa Ta'ala መንገደኛ ለሆኑ ሰዎች በምንም አይነት የመንገድ መጓጓዣ ይጓጓዙ ሶላታቸውን አቅልሎላቸዋል ማለት ነው ምክንያቱም መንገድ የሚባለው በራሱ ቂጣቱ ሚን العذاب ነው ተብሏል ከቅጣት ክፍያ ወይም ቁራጭ ነው ተብሏል እንደው ጉዞ ሲባል መንገድ ሲባል ስደት ሲባል መሸቃ አለው ችግር አለው ምንም ቢሆን መንገደኛው ሀብታምም ሆነ ድሃም ሆነ ማለት ነው ስለዚህ አላህ Subhanahu Wa Ta'ala የመንገድን ችግር ስለተረዳልና ስላወቀልን ሶላታችንን ቀንሰን እንድንሰግድ አድርጓል ማለት ነው በሽተኛም በበሽታ ላይ ያለ አሰጋገዱ ባዘቦቱ እንደሚሰግደው ጤናማ ስላል አይደለ ኃይል ያንሰዋል ጉልበት ያንሰዋልና የሱንም ጉዳይ እንዲሁ ታሳቢ ተደርጓል ማለት ነው ጾም ላይ ጾምን ማፍጠር እንደሚችል አስቀምጧል ደንግጓል ሶላት ላይም የማጠጋጋት ነገር የተፈቀደበት ሁኔታ አለ ማለት ነው ጾም ላይ فمن كان منكم مريضا او على سفر فعده من ايام اخر ይላል لا يكلف الله نفسا الا وسعها ቁመ ስገድ ካልቻልክ ቁጭ ብለ ስገድ ካልቻልክ በጎንም ተጋድመህ ቢሆን ስገድ ብለዋል እንዲያቅሙ ሁኔታ ማለት ነው በሽተኛ ከጀማዓ ሶላት ይቀራል በሽታው ሊያስቀረው ይችላል ጾም ይሰረዝለታል ያው ቀዷ ቢወጅበትም ማለት ነው ብቻ ደስ የሚለው ጤናማ ሆኖ ይሰራው የነበረው ስራ በበሽታ ምክንያት ሲቋረጥ እንደሰገደው እንደጾሙ ታስቦ አጅር እንዳለውም ተቀምጧል ማለት ነው አላየ ቀጥታ ወደ ሐዲስ ስንገባ عن عائشه رضي الله عنها قالت اول ما فرضت الصلاه ركعتين او ركعتان فاقر صلاه السفر واتم صلاه الحضر عائشه ምንድነው የሚሉት አሁን انها قالت اول ما فرضت الصلاه صلاه መጀመሪያ ላይ ግዴታ የተደረገችው ረካዓተይኒ ሁለት ሁለት ረካዓ ነው ማንኛውም ሶላት ዙህርም አስርም አይሻም መግሪብም ቢሆኑ ሶስት ሶስት ማነው ሁለት ሁለት ረካዓ ነበረ ፈውቅረ ሶላት ወሰፈር የመንገድ ሶላት በነበረችበት ቀጥላለች አልተጨመረችም ማለት ነው ወኡቲመት ሶላቱል ሐضሪ የአገር ቤት ሶላት ግን ሰው በቤቱ በከተማው ተቀምጦ የሚሰግደው ሶላት እንዲሞላ ተደርጓል ተጨምሮበታል እንደማለት ነው متفقون عليه ቡኻሪና ሙስሊም ተስማምተው የዘገቡት ሐዲስ ነው አሁን በጥቅሉን ያስቀመጠው መቼ ላይ ሆሆተል ከሆነ እስከ ከመቼስ በኋላ ደግሞ ወደ አራት አደገ የሚለውን ለማንሳት ወለል ቡኻሪ ያለው በቡኻሪ ዘገባ ثم هاجر ሁለት ረካ እየሰገደ ባለበት ሁኔታ ላይ ያሉ ثم هاجر ከዛ በኋላ ሂጅራ አደረጉ ወደ መዲና ከመካ ማለት ነው መዲና ከሄዱ በኋላ ፈፎሪዶት 40 አራት ረካ አራት ረካ ጎን ይሰገድ ተደረገ ግዴታ ሆነች ማለት ነው ወኡቅረ ሶላቱ ሰፈሪ የጉዞ ሶላት على الاول በመጀመሪያው ግዴታ ላይ በዛው ቀጠለች አሁን መግሪብም መጀመሪያ ሁለት ረካ ሆነ ነው ግዴታ ነው የመጣው ኋላ ላይ ተጨምሮባት ነው ማለት ነው የሚያሳየው ሐዲሱ አሁን ይቀራ ነው ነገር ግን እንዳላደለ ለመግለጽ ወዛደ አህመዱ ኢማሙ አህመድ ጨምረዋል ምን ብለው ኢላ المغرب መግሪብ ስትቀር መግሪብስ መንገደኛም ቢሆን አገር ቤት ያለም ሰው ቢሆን ሶስት ረካ አድርጎ ነው መስገድ ያለበት ለምን فانها وتر النهار የቀን ውትራችን ነች ቀናችንን ስንጨርስ ምንቋጨው በመግሪብ ውትር ነው ማለት ነው ወኢለ ሱብሃ የሱብሂ ሶላት ሲቀር እሷስ በነበረችበት ነች ለምን فانها تطول فيها القراءات فانها ارسا تطول ትረዘማለችና ወይም ይረዘማልና فيها በውስጧ القراءات ቅራት መቅራት ይረዘምባታልና እርሷስ ምን ትሆናለች ሁለት ረካ ተደርጋ ትሰገዳለች እንግዲህ ፍሪዶት ማለት بمعنى اوجبها الله على المكلفين من عباده አቅማዳም በደረሱ ባሮቹ ላይ አላህ ግዴታ አድርጓታል መጀመሪያውንም ሁለት ረካ አድርጎ ይሄ ማለት ሶላተ ሩባዕያን ነው ኡቲም ሶላቱ الحضر አይዚደ فيها حتى صارت اربعه فالزياده في عدد الركعات ነው ሶላት ተጨመረ ሲባል ጊዜ እንዳይመስለን ጊዜው ምን ጊዜ ማመሳውቃ ሶላት ነው የተጨመረው ረካዓው ላይ ነው ማለት ነው አቀረት ኦቅረት ያለው ኦቅረት ወፊ ሪዋያ ቀረ ቁረም ቁረም ይዘገባል ሁለቱም ያስከዳል ኦቅረት ሶላቱ ሰፈሪ في ابقائها ركعتين طيب ركعتين የሚለው ላይ ረካዓታን ረካዓተይን ሁለቱም ያስከዳል ያው እንደ ሐዲሱ አቀራር ይነበባል ማለት ነው طيب ኦቲመት ተሞላች አገር ቤት ሶላት ሲለን እስከመቼ አራት እስከሚሞላ ተጨመረባት بمعنى زيدت عليه عليها እንደ ማለት ነው አላየህ ሶላት ግዴታ ነው የመጣው ከሂጅራ በፊት ነብዩ አለይሂ ሰላቱ ወሰላም ሚዕራጅ በወጡበት ቀን ነው በወጡበት ሌሊት ነው የሶላት ግዴታ ነው የመጣው አምሳ ሶላት ነበረች አምስት አውቃት ሶላት ተደርጋ መጨረሻው ተቋይቷል ብለናል አምስት አውቃት ሶላት ሆኖ ደግሞ ረካዓት ረካዓት በሚሰገደው ማለት ነው ነገር ግን የአገር ቤት ሶላት ተጨምሮ የሙሳፊር ሶላት በዛው በነበረበት ቀጠለ መግሪብ ብቻ ስቀር እሷስ ያው ሶስት ረካ ነው የምትሰገደው ብሎናል طيب اما في السفر فان الرباعيات الثلاث ابقينا على عددهن الاول ሶስቱ በነበሩበት ቀጥለዋል ነው የሚለው ማን ማን ዙሁር አሱርና ዒሻ ማለት ነው እሺ እነሱ መጀመሪያ ሁለት ረካ ነበሩ ሙሳፊር ላይ ተጨምሮባቸው አራት አራት ሆኑ መግሪብ ፈውቅ ፈውብቂየት ثلاثه ሶስት ላይ በዛው በነበረች ምን የቀረችው አልታጠረችም ለሙሳፊርም ቢሆን አልታጠረችም ለምን ውትረ ነሃር ስለሆነች አንድ ረካ ከተቀነሰ ከመግሪብ ሶላት ሶላቱ ይበላሻል እንጂ ሶላቱ ሶሂህ ሊሆን አይችልም የሱብሂ ሶላት አንድ ረካ ከቀነስንላት ሶላቷ አንድ ረካ ልትሆን ነው ማለት ነው እሱም አይቻልም ያው ሆኮት ረካ ነው የምትሰገደው ማለት ነው ስለዚህ መግሪብና ሱብሂ በእጅማዕ አይታጠሩም ነው ቀጥሉ وعن عائشة رضي الله عنها أن النبي صلى الله عليه وسلم كان يقصر في السفر ويتم ويصوم ويفطر رواه الدار قطني ورواته ثقات إلا أنه معلول والمحفوظ عن عائشة رضي الله عنها من فعلها وقالت إنه لا يشق علي أخرجه البيهقي وعن عائشة رضي الله عنها أنها قالت أن النبي صلى الله عليه وسلم كان يقصر في السفر ويتم ويصوم ويفطر رواه الدار قطني ورواته ثقات الا انه معلول والمحفوظ عن عائشه من فعلها وقالت انه لا يشك علي اخرجه البيهقي من دنو عائشه يالو ያሉት روي عن عائشه رضي الله عنها ان النبي كان يقصر في السفر ነብዩ አለይሂ ሰላቱ ወሰለም ሰፈር ላይ ያሳጥሩም ነበር ወይቲሙ ይሞሩም ነበር ሲፈልጉ ይሞላሉ ሲፈልጉ ያሳጥራሉ ወየሱሙ ሲፈልጉ ይጾማሉ መንገድ ላይ ወይፍጥሩ ሲፈልጉ ደግሞ ያፈጥራሉ ነው ሐዲሱ ለው ሶሐ የዘገቡት ዳረቆት ናቸው ዘጋቢዎቹም ፍቃቶች ናቸው ማለት ታማኞች ናቸው ማለት ነው ይሁን እንጂ ግን ማዕሉል ነው ዝሮ ዝሮ ሐዲሱ ችግር አለበት ተብሏል ምክንያቱም ነብዩ አለይሂ ሰላቱ ወሰለም በሰፈር ሞልተው ሰገዱ የሚል ነገር የለም ይሄም ضعيف والمحفوظ የሚታወቀው ይሄ ሐዲስ የተሸመደደው ወይም የተሐፈዘው عن عائشه عائشه من فعلها ከራሷ ተግባር ነው ስፈልግ ትሰግዳለች ሞልታ ስፈልግ ታሳጥራለች ስፈልግ ትጾማለች ስፈልግ ታፈጥራለች የሚለው ተግባር ከአይሻ ነው ለምንድነው የምትሞየው ሲሏት ወቃለት አለች انه ሞልቼ መስገዴ ማለቷ ነው لا يشق علي አይከብደኝም ስለማይከብደኝ ሙሳፊርም ብሆን ሞልቼ ሰግዳለሁ አለች በተግባር ማለት ነው ይሄ አባባል ምን ያሳየናል ወደ አንድ አጀንዳ ያመጣናል በሰፈር እየሄዱ ባሉበት ሰዓት ሶላቱን ማሳጠር ዋጅብ ነው ወይስ ሩክሳ ነው ብታሳጥሩ ችግር የለውም ነገር ነው ወይስ ማሳጠር አለባቸው ነው ግዴታ ምን ልዩነት አለው ብታሳጥሩ ትችላላችሁ ማለትና ማሳጠር አለባችሁ ልዩነቱ ምንድነው ወተመረቱ الخلاف ይላሉ ዑለማዎች የልዩነቱ ዋናው ውጤቱ ፍሬው ማሳጠር አለባችሁ ከተባለ ሞልቶ የሰገደ ሰው ወንጀለኛ ነው ሶላቱን ተበላሽቷል ማለት ነው ማሳጠር ትችላላችሁ ነው ሩክሳ ነው ያሩ ሰዎች ሞልታችሁ ብትሰግዱም ሶላታችሁ ሷሂህ ነው ችግር የለበትም ማለት ነው በሰፈር ላይ ያሉ ልዩነቱ ይሄ ነው እንዲገባችሁ ስለዚህ ማሳጠር አዚማ ነው ወይስ ሩክሳ ነው አዚማ ግዴታ ማለት ነው ሩክሳማ ተፈቅዶ የተፈቀደ ነው ከፈለካ አሳጥር ነገር ነው ስለዚህ ሶስቱ መዝሃቦች ማሳጠሩ ይወደዳል ሩክሳ ነው አሉ ማስረጃው فليس عليكم جناح ان تقصروا من الصلاه ያለው አሉ فليس عليكم በእናንተ ላይ የለባችሁም ጁናሁን ኢስሙን ወንጀል የለባችሁም ምን በማድረጋችሁ አንተ ቅሱሩ من الصلاه ሶላታችሁን አሳጥራችሁ ብትሰግዱ ወንጀል የለባችሁም ምንድነው የምንረዳው ከዚህ ማሳጠር ግዴታ አለባችሁ ነው ወይስ ማሳጠር ወንጀል የለውም ከተባለ ብትሞሉ ይመረጣል ማለት ነው የሚያሳየው አይደል ስለዚህ ዋጅብ አይደለም ማሳጠሩ ግን ሩክሳ ነው ተፈቅዷል ወንጀል ተነስቶላችኋል ነው የተባለው ነፍዩል ጁናህ ወንጀልን አንስቼላችኋለሁ ማለት يفيد انه رخصه መፈቀድ ነው የሚያሳየው እንጂ ወለይሳ አዚማ ዋጅብነትን አይደለም አስሉ መሰረቱማ እየሞሉ መስገድ ነው ሶስቱ መዛሃቦች ከሐነፊያው መዛሃብ ውጭ ያሉት አንበልያዎች ማልክያዎችና ሻፊዒያዎች ይሄን ይዘው ሄደዋል አቡ ሐኒፋ ማሳጠሩ ዋጅብ ነው አሉ ይሄን አባባል እብኑ ሐዝም የሚባሉ ዛሂርያዎች ትልቅ ዓሊም አሉ እሳቸውም ደግፈዋል የሙሳፊር ግዴታ ሁለት ረካ መስገድ ነው ለምን ሲሏቸው لان النبي صلى الله عليه وسلم داوم عليه ነብያችን አዘውትረው በሰፈር ላይ አሳጥረው መስገዳችን የታየው ቢበቃ ኑሮ ዋጅብ ባይሆን ኑሮ ሞልተው ሰግደው የሚያሳዩን ነበረ ነው እንግዲህ ይሄ አንድ ማስረጃ ሁለተኛ አይሻ የዘገቡት ሐዲስ በሰሂሃይን የሚገኘው ሐዲስ ነው ቅድም የቀራነው ማለት ነው ምን የሚለው فرضت الصلاة ركعتين فأقرت صلاة السفر وأتمت صلاة الحضر የሚለው ሐዲስ እኛን ይደግፋል በአገር ቤት ሶላት ማን ነው ሶላት መጀመሪያ ስመጣ ሁለት ረካ ነበረች فأقرت صلاة السفر ነው በዛው በነበረችበት የሰፈር ሶላት ቀጥላለች ነው የተባለው የሀገር ቤት ሶላት ነው የተጨመረበት ስለዚህ ዋጅቡ መጀመሪያ ረካዓት መስገድ ነው ረካዓት መስገድ ያለበት ጅምሁር ዑለማ እነዛ ሶስት መዛቦች ሶስት መዛቦች ያልናቸው ለዚህ ሐዲስ መልስ አለን አሉ መልስ እንሰጣለን እህ ስሏቸው ان هذا من كلام عائشه يا عائشه ንግግር እንጂ የነብያችን አይደለም ወለም ይርፋ ኢለ ነብይ ሰለላሁ ዐለይሂ ወሰለም አይሻቴን ያለችው እንጂ ነብያችን አልተናገሩም የሚል መልሰጡ ስለዚህ ሙስተሐብ ነው ሩክሳ ነው ብለን ነው የምንይዘው ማሳጠሩ እንዴ ነው አልአውራ ለልሙሳፊር አላ يدع القصر ምንም ሆነ ምን ግን የነብያችን ሱና ለመከተል መንገድ የወጣ ሰው አሳጥሮ መስገዱ ኢሰለላሁ ዐለይሂ ወሰለም ወፈጀትን ቀውያ ጠንከር ባለ ማስረጃ ማሳጠሩ ዋጅብ ነው ያሉ አቡ ሐኒፋና ኢብኑ ሐዝም አከሃድ ጠንከርም ያለ ስለሆነ ከዚህም ክላፍ ለመውጣት ማሳጠሩ ደግሞ አፍዶል ነው ኢጅማዓን በሐነፊያውም ሆነ በሌሎችም ይወደዳ ስላሉ ኢጅማ አለበት ማሳጠሩ እመም ራስ ላይ ነው ጭቅጭቅ የመጣው ማለት ነው ማሳጠር ላይ ስምሙ ናቸው ሁሉ ዋጅብ ነው ሱና ነው ነው ለማንኛውም ውጤቱን ልንገራችሁ ችግር የለም ኺላፍ አለው ማሳጠር ዋጅብ ነው ሱና ነው የሚል ጭቅጭቅ አለ አቡ ሐኒፋና ኢብኑ ሐዝም አሳጥሮ መስገድ በሰፈር ላይ ግዴታ ነው ብለዋል ሞልቶ ከሰገደ ይበላሻል ይሉ እነሱ እ ሶስቱ መዛቦች ወይም ጅምሁሮች ማሳጠሩ ይወደዳል ሞልቶ ቢሰግድም ሶላቱ ሩክሷ ስለሆነ ችግር የለውም ማለት طيب ስለዚህ ሁለቱንም መዝሃቦች ለማስማማት ደግሞ ምናሉ አንድ ትልቅ ዓሊም ሙሳፊር የሆነ ሰው አሳጥሮ መስገድን መተው የለበትም ማለት አሳጥሮ ይስገድ ምን ጊዜ ሙሳፊር የሆነ ሰው ለምን اتباع ለነብዩ ሰለላሁ ዐለይሂ ወሰለም ነብያችን በሰፈር ላይ ሞልተው ሰገዱ የሚል ነገር የለምና እሳቸውን ለመከተል ሁለተኛ ከኺላፉ ከና አቡ ሐኒፋ ከነ ኢብኑ ሐዝም ኺላፍ ለመውጣት እንደገና ማሳጠሩ ላይ እጅማዕ ናቸው አራቱ መዝሃቦች ማሳጠር ሙሳፊር ሰው ይችላል የሚለው ላይ እጅማዕ ነው ችግር የለውም መሙላቱ ይቻላል አይቻልም ጭቅጭቅ የመጣበት ስለዚህ አሳጥሮ መስገዱ ሙሳፊር ትክክለኛው መንገድ ያስጨብጣልና እያሳጠርን እንስገድ ነው ያሉት تفضل وعن ابن عمر رضي الله تعالى رضي الله تعالى عنهما قال قال رسول الله صلى الله عليه وسلم إن الله يحب أن تؤتى رخصه كما يكره أن تؤتى معصيته رواه أحمد والصحاح ابن خزيمة وابن حبان وفي رواية كما يحب أن تؤتى عزائمه وعن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم إن الله تعالى يحب أن تؤتى رخصه كما يكره أن تؤتى معصيته رواه أحمد وصححه ابن خزيمة وابن حبان وفي رواية كما يحب أن تؤتى عزائمه وعن ابن عمر روي عن ابن عمر ማለት ነው ከአብዱላህ ኢብኑ ዑመር ተዘግቧል የሁለቱንም ስራ አላህ Subhanahu Wa Ta'ala ይውደድላቸውና طيب من قالوا قال قال رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ የሚቀጥለውን ተናግረዋል ان الله تعالى الله سبحانه وتعالى يحب يودال አንቱ ታሩኸሱ የፈቀዳት ነገር እንድትፈጸም እንድትተገበር ይወዳል ከማ የክረሁ እንደሚጠላው ሁሉ አንቱታ መፈጸሟ ማዕሲየቱሁ ወንጀሉ እሱን ማመጹ አላህ መወንጀሉ አላህ መወንጀሉ እንደሚጠላ ሁሉ የፈቀደው ነገር ሲፈጸምለት ደግሞ ደስ ይለዋል ይሄን ቀንሸላችኋለሁ ቀንሳችሁ ሲገዱ ሲል ለምሳሌ ያን ነገር ስንፈጽምለት አላህ ይወዳል ነው ስናምፀው እንደሚጠላው ሁሉ رواه احمد وصحاب ابن خزيمه ኢማሙ አህመድ ዘግበውታል ኢብኑ ኹዘይማ እና ኢብኑ ሒባን ጥሩ ሐዲስ ብለውታል ነው በሌላው ዘገባ ከማ የክረሁ በሚለው ቦታ ከማ ይحቡ አንቱታ عزائمه የሚዘገባለን ማለት አላህ የፈቀደው ነገር ሲፈጸም ደስ ይለዋል ዋጅብ ያደረገው ነገር ሲፈጸምም ደስ እንደሚለው ሁሉ ማለት ነው ሁለቱም ያስከዳል ማለት ነው እሺ ነብያችን አለይሂ ሰላቱ ወሰላም ለአንዲ ባህሪ የሰጡት ነው ላይ ምን የሚል መውደድ የሚባል ባህሪ ان الله يحب ሲሉ አላህ ይወዳል ማለት ነው መውደድ የሚባል ባህሪ ሰጡት የአላህ መውደድ ለሱ ተስማሚ የሆነ ባህሪ ነው ليس كمثل شيء እንደኛ መውደድ ግን አይደለም መጥላትም ከማይከረሁ የሚለውም ደግሞ እንደሚጠላ ሲሉ መጥላት የሚባል ባህሪ አለው ባይሆን ይሄ ባህሪ ሲፈቱን ፊዕልያ ይሉታል ተግባራዊ የሆነ ባህሪ ነው ሲፈልግ የሚያደርገው ሲፈልግ የሚተው ማለት ነው ተግባራዊ ባህሪ ከተባለ ሲፈልግ ያደርገው የሚያደርገው ሲፈልግ የማያደርገው ማለት ነው ሲፋተን ዛትያ ከተባለ ግን ምን ጊዜም የማይለቀው ባህሪ ነው ምን ጊዜም ያለ ባህሪ አካላዊ ባህሪ ማለት ነው እሺ አሁን ከዚህ የምንወስደው ነገር ቢኖር ምንድነው ሩክሷ ማለት ከሸሪዓ አንፃር ፈጽሙ የሚል ሸሪዓ ይጋጋች ብትቀንሱት ችግር የለውም የተባለ ነገር ሩክሷ ይባላል ዋጅብ የነበረውን ወደ ተወዳጅነት ዝቅ የሚያደርገው ከሆነ ማለት ነው መጾሙ ለምሳሌ ግድታ የሆነውን መንገደኛ ስለሆነ ዋጅብነት ናነሳና አላህ የፈለገ ይጹም በመንገድ ላይ ያልፈለገ ደግሞ ያፍጥራል የሩ ሀገር ቤት ቢሆን የነበረው ማፍጠር አይፈቀድለትም በመንገድ ላይ ግን ተፈቀደለት ደግሞ አቅም አለ ይጾም አለው ካለ ጾም ምን ችግር አለ ዋንተ ጾሙ ማለት ነው አላየሃል አላህ ያገራውን ነገር ማግራት ዋጅብ ያደረገው ነገር ዋጅብ አድርጎ መያዙ አላህ ዘንድ እንድንወደድ ያደርገናል ማለት ነው አላህ የሚወደው ባህሪ ነው መውደድና መጥላት የሚባለው ባህሪዎች ናቸው አሩስና ወልጀማ ባለበት ያጸድቃሉ ለይሰ ከመሰ ሸይ ብለው አህሉ ተዓቲል አላህ ይወዳል ማለት ይመነዳል ማለት ነው ብለው መውደድ የሚባለውን ባህሪ ላለመስጠት ያው ተህሪፍ ያደርጋሉ አህሉስና ወልጀማ ግን ባለበት ነው የሚተረጉሙት ለይሰ ከሚተ ሸይ ብቻ ብለው ያሰምሩበታል ነው ቀጥሉ وعن انس رضي الله تعالى عنه قال كان رسول الله صلى الله عليه وسلم إذا خرج مسيرة ثلاثة أميال أو فراسخ صلى ركعتين رواه مسلم አንድ ሰው መንገድ በሚወጣበት ሰዓት ምን ያህል ኪሎ ሜትር ሲሄድ ነው ማሳጠር የሚችለው ጾምስ ማፍጠር የሚችለው ይሄር ነው የሚለውን ለመግለጽ በሷሃቦች ጊዜ የተከሰተውን ተጉዘው ያፈጠሩበትን ምን ያህል ርቀት እንደሆነ ሊገልጽልን ነው وعن انس كانس تزجب رضي الله عنه انه قال انس قال كان رسول عليه وسلم يا الله ملكتኛ ነበሩ اذا خرج بوطوا ساعات መንገድ مسيره ثلاثه اميال 3 ማይል የሚባለውን የርቀት ጉዞ በተጓዙ ጊዜ አው ፈራሲኸ አው ሰላሰት ፈራሲኸ እንደማለት ነው ወይም 3 ፈርሰኽ የሚባል የመለኪያ ያሁን ኪሎ ሜትር ሜትር እንደምንለው መለኪያቸው ነው በዛን ሰዓት ይሄን ያህል ሲጓዙ ሶላ ረካዓተይን ሁለት ረካዓ ይሰግዱ ነበረ አንድ ፈርሰኽ 3 ማይል ነው ይላል አንድ ማይል ማለት 1600 ሜትር ነው ይላል አባሳቸው አገኙ እንግዲህ ነብዩ አለይሂ ሰላቱ ወሰለም ከሚኖሩበት ቦታ መዲና እንበለው ወደ መንገር ሲወጡ 3 ማይል ወይም ፈራሲኮችን ቆርጠው ሲሄዱ ሶላት አራት የነበረውን ሶላት ሁለት ረካ አድርገው ይሰግዱ ነበረ ይቺ እርቀት 3 ማይል የተባለችው 1600 ሲባዛ በ3 ምን አራት አራተሽ ስምንት መቶ ስለዚህ ስንት ኪሎ ሜትር ማለት ነው አራት ኪሎ ሜትር ከምናምን ማለት ነው አላየሃል ይሄ የተገኘው የተከሰተው ክስተት ነው እንግዲህ اذا خرج مسيره ثلاثه اميال 3 ማይል ወይም ፈርሰክ ሲሄዱ ሁለት ረካ አድርገው ይሰግዱ ነበረ ይሄን ያህል ርቀት ላይ ማሳጠር ተገንቷል ማለት ነው ስለዚህ አሁን ወደ ተጨባጭ ወደኛ ስናመጣው ዑለማዎች ምን ያክል ሲወጣ ነው አንድ ሰው ማሳጠር የሚችለው በሚለው ላይ የተለያየ አቋም ነው ያላቸው አቡ ሐኒፋ ሶስት ቀን ይላሉ ሶስት ቀን የሚያስገድ ባይሆን እያረፈ ቀስ ብሎ ዝግ ብሎ ሳይሮጥ ማለት ነው ሶስት ቀን መስረተ 30 አያም ነው የሚሉት ይሄንም بثلاث مراحل لسير الابل በግመል በተጫነች ግመል አካሃድ ሶስት ቀን ብለው ይገልጹታል ሶስት ቀን ሲባል 24 24 ሰዓት ሁሉ የሚከዳ ማለት አይደለም በአንድ ቀን የተወሰነ ይከዳል በሁለተኛው ቀን የተወሰነ ይከዳል በሶስተኛው የተወሰነ ይከዳል ማለት ከሀድ የተጫነች ግመል በምትሄደው ጉዞ ከማሁለቀን ማለት ነው ከሄደች ማን የምትሄደው ከሆነ ያ መንገድ ከተወጣ ማሳጠር ይቻላል አሉ አላያል ስናመጣው ወደ ኪሎ ሜትሩ 77 ኪሎ ሜትር አካባቢ ይመጣል ይላሉ እዚያ ሶስቱ መዛቦች ይሄዱበት የሁለት ቀን ያሉት ይችን 77 ኪሎ ሜትር በአንድ ሰዓት በአውሮፕላን ቆርጧት ቢሄድም በዛ ሰዓት ሶላ ከደረሰ ማሳጠር ይቻላል በመኪናም ይሁን በአውሮፕላንም ይሁን ማለት ነው ሌላው محقق العلماء ከዑለማ በጣም ነገሮችን ከዛም ከዚህ ማጠናቀረው በደንብ ቸክ ያደረጉ ሰው ዑለማዎች የተገደበ ነገር የለውም ሶላት ለማሳጠር ለማፍጠር የተገደበ ነገር የለውም ይላሉ ግልጽ የሆነ ማስረጃ ጋር ስለሌለ የተከሰተው ክስተት ብቻ ነው በነብያችን ጊዜ የወጡ ሷሃቦች መሆኑ ሳቸው ያሳጠሩበትን ቦታ አይተው ነው እንጂ 80 ኪሎ ሜትር ቢባል 77 ኪሎ ሜትር ቢባልም የተከሰተው ክስተት ነው ከዛ በታች ከሆነ እንዳታሳጥሩ የሚባል ነገር የለም ስለዚህ አንድ ሰው መንገድ ወጥቷል የሚባልበት ቦታ ከሄደና የተወሰነ ራቅ ያለች ከሆነች ማሳጠር ይችላል የሚከለከለው ነገር የለም ግን በተጨባጩ ሰሃቦች ላይ የተገኘውን ያክል ላይ ብናሳጥር ከ70 ኪሎ ሜትር እስከ 80 ባለው ማከል ከዛ በላይ ማለት ነው ጥሩ ነው ይላሉ يلا وعنه رضي الله عنه قال خرجنا مع رسول الله صلى الله عليه وسلم من المدينة إلى مكة فكان يصلي ركعتين ركعتين حتى رجعنا إلى المدينة متفق عليه واللفظ للبخاري طيب وعنه وعن انس ማለት ነው ወደ አነስ የምንመልሰው ከአነስ አሁንም ተዘገበ ምን አለ ቃል አለ خرجنا مع رسول الله ከነብያችን ጋር ወጥተናል ከየት من المدينه المنوره ወደ የት ኢላ መከተ ሙከረማ ወደ መካ እና ሄዳችሁ እስከምትመጡ እንዴት ነበር ሲል ፈካነ ይሰድ ረካዓተ ረካዓተ ሁለት ሁለት ረካ ነበር ይሰግዱ የነበሩት ያሰግዱ የነበሩት እስከመቼ حتى رجعنا الى المدينه ተመልሰን መዲና እስከምንገባ ከመዲና መካ እንግዲህ አሁን በምታውቁት ከ400 ኪሎ ሜትር በላይ ነው እስከ 5 ባለው ሻው ረጅም ነው እዛ ደርሰው እስከሚመለሱ እያሳጠሩ ይሰግዱ እንደነበረ ወይም ያሰግዷቸው እንደነበር ገልጿል ሐዲሱ ሙተፈቅ عليه ነው ቡኻሪና ሙስሊም ቅንብሩ የቡኻሪ ነው ይላል وعن ابن عباس رضي الله عنهما قال أقام النبي صلى الله عليه وسلم 19 يوما يقصر ይሄን አሁን የቀረነው ሐዲስ ላይ አብራራ ነው ከመዲና መካ እስከሚደርሱ ከዛም ተመልሰው መዲና እስከሚገቡ ያሳጥሩ ነበር አለ ምን ያህል ቆይተው ነበር በጉዞ ላይ መካ ላይ ምን ያህል ተቀመጡ እሺ እሱ ምን አሉ አቃመ ነብዩ ነብያችን አቁመዋል ወተቀምጠዋል 19 የውማ 19 ቀን የተቀመጡት 19 ቀን ተቀምጠው ሀዳ እያሳጠሩ ነው የሞሉ የቅሱሩ እያሳጠሩ ነው የሰገዱት አለ 19 ቀን መካ ተቀምጠው እያሳጠሩ ነው የሰገዱት እዚህ ጋር ምን ማለት ነው ወፊ ለፍዚን በሌላ ቃላት ቢመከተት 19 የውመን ይላል አቃመ ቢመከተ ማለት ነው ጥሩ ነው ቢመከተ ተጨመረች ነው ወፊ ሪዋያት ለአቢ ዳውድ 17 ይላል 17 ይላል ወፊ اخرى በሌላ ዘገባ 15 ይላል አንዱ ዘገባ 15 አንዱ ዘገባ 17 አንዱ ደግሞ 19 አለ አሁን ይሄ ዘገባው የተለያየ ነው ሐዲሱ የተጋጨ ይመስላል እናስማማዋለን አንዳንዶቹ የገቡበትና የወጡበትን ቀን ሳይቆጥሩ ሲቀሩ ይቀንሱታል ዘጠኝን ስምንትን ሲቀንሱ 17 ይሆናል ማለት ነው አንዳንዶቹ ክስተቱ የተለያየ ሊሆንም ይችላል የሚልም አላቸው ደግሞ አንዳንዶቹ ዝም አለ አይደለ አንድ 15 ቀን ተቀምጠናል ብለው እንደማውራት ከዛ በላይ አልጨመርንም ማለት ነው አያሲዝም ብዛትን ለመጠቆም ነው የተጠቀሙት እንጂ ቁጥር 15 ማለት 16 የሚለውን አይቃወምም የሚሉም አሉ አላየሃል መካ ላይ ከ15 እስከ 19 ቀን ተቀምጠው አሳጥረው መስገዳቸው ነው የምንወስደው አሁን እኛ መንገድ ብንወጣና ይሄን ያህል ቀን ብንቀመጥ ማሳጠር እንችላለን ወይ ነው እሺ አንድ ሰው መንገድ ወጥቶ ከመውጫ መግቢያው ቀን ውጭ አራት ቀን እንደሚቀመጥ እርግጠኛ ከሆነ እየሞላ ይስገር ነው ኢብኑ ቀይም ታህቂቅ ያደረጉት ብዙዎችም የተቀበሏቸው ማለት ነው አራት ቀን ከመውጫ መግቢያ ሳይቆጠር ማለት ነው እቀመጣለሁ ያለ ሰው ሳምንት እንበለው እቀመጣለሁ ያለ ሰው እየሞላ ይስገድ ብለዋል እዚህ ጋር ደግሞ 19 ቀን ተቀምጠው አሳጠሩ እያለ ነው ምን ማለት ነው ነገ ወጣለሁ ወይም ነገ ወዳ ጉዳይ ካለገ ካለቀልኝ ነገ ወደ አወጣለሁ እያለ ምን ያህል ቀን እንደሚቀመጥ አያውቀው ጉዳዩ መፈጸሙን ብቻ ነው የሚያየው ይህ አይነቱ ሰው ወርም ቢቀመጥ እያሳጠረ እስከ ነው ምነው ነብዩ አለይሂ ሰላቱ ሰላም መካን ከፈቱ ተሎን እንመለሳለን ሲሉ ሌላ ጉዳይ ይመጣባቸዋል የሐዋዚን ጦርነት ሌሎችም ብዙዎች መጥተዋል እነዚያ ቀን ፈጁባቸው በዚያ ምክንያት አረዘሙት መቼ እንደሚመለሱ አያውቁም ነበር እስከሚመለሱ እያታጠሩ ሰገዱ ማለት ነው እርግጠኛ የሚቀመሰው ግን ከአራት ቀን በላይ መውጫ መግቢያ ሳይቆጠር ከአራት ቀን በላይ ይቀመጣለሁ ካለ ያ ሰዓት ማን እየሞላ ይስገር ነው ሷይው ቀውሉም እሱ ነው طيب وله عن جابر كجابر በመጥቀስ وله ማለት ለአቡ ለአቡ ዳውድ አቃመ ቢተቡከ 20 يوما يقصر الصلاه ተቡክ ዘመቻ ላይ ደግሞ እንደሄዱ 20 ቀን ተቀምጠዋል ተቡክ ላይ በመዲና ወደዛ ያለ ከተማ ነው يقصر الصلاه ሶላትን እያሳጠሩ 20 ቀን ተቀምጠዋል ይላል ወሩዋቱሁ ዘጋቢዎቹ ثقاتን ታማኞች ናቸው ሐዲስ የዘገቡት ባይሆን الا انه اختلف في وصله اختلف ما خلاف መጥቶበታል في وصله حادثه በነብያችን ጋር ደርሷል አልደረሰም ሰነዱ የተቀጣጠለ ነው ወይስ የተበጣጠሰ ነው የሚል ሰፋ ያለ خلاف አለው እንጂ ነው ዙሮ ዙሮ 15 ያለው 18 ያለው 19 ያለው 20 ቀን የሚለው ሁሉ አንድ ተመሳሳይ ናቸው ማለት ነገ ዛሬ እያለ የተቀመጠ ሙሳፊር ያው እያሳጠረ ይስገድ የሚለው በዚህ ይፈሰራል ማለት ነው وعن انس رضي الله تعالى عنه قال كان رسول الله صلى الله عليه وسلم اذا ارتحل قبل ان تزيغ الشمس اخر الظهر الى وقت العصر ثم نزل فجمع بينهما فان زاغت الشمس قبل ان يرتحل صلى الظهر ثم راكب متفق عليه وفي روايه الحاكم في الأربعين بإسناد صحيح صلى الظهر والعصر ثم راكب ولأبي نعيم في مستخرج مسلم كان إذا كان في سفر فزالت الشمس صلى الظهر والعصر جميعا ثم ارتحل طيب يتشن حارس نفسرنا እናቆማለን وعن انس كانس تዘገበ رضي الله تعالى عنه سراون الله سبحانه وتعالى يوددلتنا انه قال ارسم على كان رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتኛ ነበሩ اذا ارتحل መንገድ በሚወጡ ሰዓት ቀብለ አንተ ዚገ ሸምሱ ማለት ቀብለ አንተ ዙለ ሸምሱ ማለት ነው ፀሐዋ ከመውጫዋ በኩል ወደ መግቢያዋ ዘንበል ከማለቷ በፊት ከወጡ ማለት የዙህር ወቅት ሳይገባ ማለት ነው አጭሩ ቀብለ ማለት ነው ከየዙህር ወቅት ሳይገባ ዱህዋ ሰዓት ላይ ከወጡ ማለት ነው አخر الظهر ዙህሩን ያዘገዩታል ወደየት ኢላ ወቅት العصر አስር ወቅት ድረሳ መንገዳቸውን ይቀጥላሉ ዝም ብለው ዙህርን ሳይሰግዱ ይሄዳሉ ዙህርን ወደ አስር ያደርሱታል አስር ወቅት ላይ በሰፈር አሳጥረው ሰግዱታል ማለት ነው ከዚያ ثم ركب አይከሳ ثم نزل ከዛ ይወርዱና ከግመላቸው فجمع بينهما ዙህርና አስርን አስር ወቅት ላይ ሰብስበው ይሰግዳሉ መጀመሪያ ኢቃም አዛን ተብሎ ኢቃም ይደረጋል ዙሁር ይሰገዳል ሁለት ረካ ሱና ሳይሰገድ በመሐከል ኢቃም ይደረጋል እንደገና ማን ይሰገዳል አስርን ሁለት ረካ ይሰግዳሉ ሰፈር ላይ ፈርዱ እየታጠረ ሱና አይሰገድም خلاص ይቀጥላሉ ማለት ነው ምናልባት ከቤታቸው ሲወጡ ፀሐይ ወደ መግቢያው ዘንበል ካለችሳ የዙህር ወቅት ከገባ ማለት ነው فإن زاغت الشمس ፀሐይ ዘዋል ከሆነች ቀብላ አንየርተህ ለካቤታቸው ሳይወጡ صلى الظهر الظهر ይሰግዳሉ አስሩን ሳይሰግዱ ለምን ወቅቱ አልገባም ሙሳፊርም አይደሉም ገና አልወጡም ዙህራቸውን ብቻ ሰግደው ይወጣሉ ثم ركب ከዛ ይጋልባሉ ዋላ ይሄ ሙተፈቅ عليه የሆነ ሐዲስ ነው ከዛ ይቀጥላሉ አስር ወቅቱ ሲገባ ደግሞ በመንገድ ይሰግዱታል ማለት ነው ጀምዕ ሳይሆን አይዋሳጥረው ማለት ነው ዙህርን ስለሰገዱ وفي روايه الحاكمي بحاكم زغبا في الأربعين مات 40 النوويه متبكتبالش كبلوغ المرام تقريبا ل 40 النوويه 40 النوويه علي በተዘገበው ነው የሚለው بإسناد صحيح يا በሆነ ዘገባ صلى الظهر والعصر ثم ركب ይላል ፀሐይ ዘንበል ካለች ካለች ምን ያደርጋሉ ዙህርና አስርን ይሰግዳሉ ከዚያም ይጋልባሉ ማለት ያው ይጓዛሉ ማለት ነው طيب ወሊ አቢ ኑዓይሚን አቡ ኑዓይም ባስተላለፉት ወይም በዘገቡት አቡ ኑዓይም ያው እንደነ ቡኻሪ እንደነ ቡኻሪ እንደነ ሙስሊም ሙሐዲስ ናቸው ያው ኪታብ የጻፉ ናቸው في مستخرج مسلم مستخرج مسلم የሚባል ኪታባቸው ላይ ሙስሊም የዘገቧቸውን ሐዲሶች አቡ ኑዓይም ለብቻው ተዘግበዋል እዚያ ዘገባ ላይ ምን ይላል ካነ اذا كان في سفر ነብዩ አለይሂ ሰላቱ ወሰለም በሰፈር ላይ ሲሆኑ እና ፈዛለት الشمس ፀሐይ ዘንበል ካለች መንገድ ላይ እያሉ صلى الظهر والعصر جميعا ዙህርና አስርን አንድ ላይ ዙህር ወቅት ላይ ይሰግዳሉ ثم ارتحل ከዚያም ጉዟቸውን ይቀጥላሉ ማለት ነው አሁን وفي روايه الحاكم ያለው ትንሽ አጥንቶት ነበረ ዙህር ወቅት ከገባባቸው ከቤታቸው እያሉ ዙህርን ብቻ ሰግደው ይወጣሉ የሚለውን ዘገባ ቀየር አድርጎ ዙህርን ማዕስርን ይሰግዳሉ አስመስሎ ነበር ከዛ ይወጣሉ አስመሰለው ነገር ግን የአቡ ኑዓይም ዘገባ በደንብ አብራራው ዘዋልም ቢሆን መንገድ ከወጡ ነብያችን አለይሂ ሰላቱ ወሰለም ትንሽ ከሄዱ በኋላ ዙህርና አስርን አንድ ላይ ይሰግዳሉ ማለት እንጂ ቤታቸው ይያሉ የዙህሮት ገብቶ ዙህርን ሲሰግዱ አስርን አብሮ ጨመሩት ማለት አይደለም ይያለ ነው ለምን ካነ ኢዳ ካነ ፊ ሰፈርን ያለው ቤታቸው ይያሉ አይደለም ሰፈር ላይ በሚሆኑበት ሰዓት ፈዛለት ሸምስ ፀሐይ ዘዋል ከሆነ ዙህር ከገባ ማለት ነው ሰለ ዙህር ዙህርን ሰግዳሉ ወላ አስር አስርን ዘው ጨመሩታል ይሄም ይባላል ጀማዓተ ተቅዲም جماعه التقديم طيب جماعه التقديم ይባላል ዙህርና አስርን ዙህር ላይ መስገድ ጀማዓተ ተአኺር ከሆነ ደግሞ ዙህርን ወደ አስር ወስዶ አስር ላይ መስገድ ነው አሁን መንገድ ጀምረው እየሄዱ እያለ ዘዋል ሲሆን የዙህር ወቅት ሲገባ ዙህር ወቅት ላይ አዛናው ይቃማ አድርገው ዙህርን ሰግደው ወደው ኢቃማ አድርገው አስሩን ይጨምራሉ ማለት ነው ምናልባት የማሳጠሩ ጉዳይ ብዙ ሰዎችን ያደናግራል ገና መንገድ ለወጣ አስቤያለሁ ብሎ አንድ ሰው ወጡ ሳይገባ ወይ ወቅቱን ቢገባ ዙሁር ላይ ለምሳሌ ቢነሳ ዙሁርን ብቻ ነው ቤቱ ሳይሰግዶ መውጣት የሚችለው አስሩን መጨመር አይችልም ከከተማው እስካልወጣ ድረስ ሪያድ ለምሳሌ ከሪያድ ወጥቶ ከተማውን ልቅቅ ካረገ ማሳጠር ይችላል እቤት እያለ ግን የሚሰግደው ሙሉውን ነው የሚሰግደው ያን የደረሰውን ወቅት ሶላት ብቻ ነው ዙሁር ወት አልገባም ወጣ ከሪያድ ወጥቶ ከተማው ሲወጣ ዘዋል ሆነ የዙሁር ወት ገባ ይወረድና ዙሁርን ማዕሱርም ሰግዶ መቀጠል ይችላል እንደ ማለት ነው ከተማውን ካልወጣ የፈለገው ከተማው ሰፊ ቢሆንም ማሳጠር አይቻልም ጀም ማረግም አይችልም ሪያዳው አሁን ከጫፍ ጫፍ ለምሳሌ ስንት ከተማ ስንት ኪሎ ሜትር ነው ወደ 70 እንበለው 70 ኪሎ ሜትር ቢደርስም ሊያሳጥር አይችልም ከሪያድ ከተማ እስካልወጣ ድረስ ማለት ነው ኢንሻአላህ የዛሬው ድርሳችን እዚህ በቃናል ጥያቄ ብቻ ከ355 እንነሳ ከነገ በኋላ ኢንሻአላህ